ሶስተኛው የሱረቱል ማኢዳ አንቀጽ ብዙ ህጎችን የያዘ ስለሆነ ሁላችንም ጠንቀቅ ብለን ኮስተር ብለን መከታተል ያስፈልገናል። ብዙ ሐረማቶችን ያነሳበት ከዚያ በተረፈ ደግሞ በተለይ የእስላም መመሪያ ያለቀና ያበቃ የተጠናቀቀ ከዚህ በኋላ የሚፈለገው ከሰው ልጆች መስራት እንጂ አዳዲስ ነገሮችን ማምጣት እንዳልሆነ በግልጽ የሚያስተምር የቁርአን አንቀጽ ነው። እስልምናን በየጊዜው ማንም እየተነሳ ይሄ ቢጨመርበት፣ ይሄ ቢቀነስለት፣ ይሄ ቢያምር፣ ይሄ ምናምን ቢለወጥ የሚባል ሃይማኖት እንዳልሆነ በግልጽ ቁርአን ያወጀበት ነው። ለማንም ድምፅ ብልጫ፣ ለማንም ፓርላማ፣ ለማንም ሼክ፣ ለማንም ምንም ሀሳብ መስጠት የማይቀበል አልኢስላም ቀድ እክተመል ዓለም በሙሉ ተሰብስቦ ይሄ ህግ ከቁርአን ውስጥ ያለ ህግ ይስተካከል ቢባል አይስተካከልም። ይሄ ይለወጥ አይለወጥም። ይሄ ይጨመር መጨመር አይቻልም። ስለዚህ የኢስላም የመጨረሻውን አዋጅ ዛሬ ነው የምናየው ኢንሻአላህ። ከሱ ከአዋጁ በፊት ያነሳቸው ነጥቦች አሉ። እነሱንም አብረን እናያቸው። የሱረቱል ማኢዳ ሶስተኛው አንቀጽ ሁላችሁም እያገኛችሁት ይመስለኛል። ታዲያ ትናንትና አላህ ስብሓነሁ ወተዓላ يا أيها الذين آمنوا أوفوا بالعقود ከዚያ በኋላ ያ አዩሃ الذين آمنوا لا يجرمنكم شنآن قوم عن صدوكم عن المسجد الحرام أن تعتدوا وتعاونوا على البر والتقوى ህጎች አይታቸዋል እያንዳንዳቸው ህግ ቢተገበሩ ለመሬት ለሰማይ የሚበቁ ህጎችን ነው ትናንት ባለፈው ትምህርት ላይ ያነሳ ነውና ዛሬ ደግሞ ያሉት የተከለከሉ لا أجد ما فيما أوحي إلي محرما على طاعم يطعمه إلا أن يكون ميتة أو دما محسوحا بليل أبو تالي بقلت سيتنقروا عن قطوة قدوات مالو يال سنقروا مالو እዚህ ሱረቱ አልማኢዳ መጀመሪያው ላይ أحلت لكم بهيمة الأنعام إلا ما يتلى عليكم ወደፊት የሚነበብላችሁ እንጂ በሙሉ ሐላል ነው ብሎ ይሄው የሚነበበው ማለት ይሄ ነው حرمت عليكم الميتة على الله በክት ለእናንተ ሐራም ነው በክት የሞተ ነገር መብላት በኢስላም ተከልክሏል ለምን ተከለከለ አላህ ስለከለከለ ሰው ሰው ሰው ሲከለክለው ለምን ተከለከለ ብሎ አይጠይቅም ለምን ተከለከለ በቃ ክልክል ስለሆነ ነው አይደል ህግ ስለከለከለው መንግስት ስለከለከለው ፖሊስ ስለከለከለው ጀዋዛ ስለከለከለው ምናምን ስለከለከለው በቃ ክልክል ነው ብሎ ተቀብሎ ነው የሚሄደው ሰው አላህ ከለከለ ሲባል ግን ለምን ይላል አላህን ነው እንደምጠይቋቸው ላ ዩስአሉ አማ የፍዓል ወሁም ዩስአሉን አላህ ባረገው ነገር ላይ ምን ለምን አረከው ተብሎ አይጠየቅም አላህ ሰዎች ናቸው የሚጠየቁት ወሁም ዩስአሉን ሰው ለምን አረክ እንዲህ ለምን አረክ ተብሎ ይጠየቃል ለምን ለትልቅ ጥያቄ ይቀርባል አላህ ግን አይጠየቅም አንድ ይሄ ነው ሁለተኛው በክት እኮ በጃሂልያም ጊዜ አይበላም ነበር ጃሂሎችም እኮ አይበሉትም እንኳን ሙስሊሞች ሶስተኛው የሞተ ማለት በክት ማለት የሞተ ማለት ነው የሞተ ነገር ሊፈስ ይገባው የነበረውን ደም እዚያው ውጦ የቀረ ማለት ነው ያ ደም እዚያው ከረጋና እዚያው ከአብሮ ስጋው ጋር ከተቀመጠ ፈሶ ነፃ ሊሆን ይችለው የነበረውን በሽታ አብረህ ልትበላው ነው ማለት ነው ስለዚህ በሽተኛ ልትሆንም ትችላለህ አሁን ያሉት ላብራቶሪ ውጤቶች የሚያሳዩት ታርዶ ደግሞ የፈሰሰና የሞተ እኩል አይደለም ደሙ የወጣለትና ያልወጣ እኩል አይደለም ለዚህ ብሎ ደም መስፉህ ነው ደም ላይ ሲከለክልም ወደመ ነው ወደሙ ነው حرمت عليكم الميتة ወደሙ ደሙ ደም መስፉህ እንዳለ ቦታ ላይ ተራ ደም ማንም ደም አይደለም እዚህ ዝም ብሎ አንገቱ ላይ የሚቀረው ደም ወላ ስጋው ላይ የምናገኘው ደም ምናምን አይደለም ደም መስፉህ የሚረጭ የመፍሰስ የመፈንጠር አቅም ያለው ደም حرمت عليكم الميتة የሞተን መብላት አላህ ስብሓንሁ ወተዓላ ከለከለ። የሞተ ነገር አይፈቀድም? አዎ አይፈቀድም። ሁለት ነገር ካልሆነ በስተቀር ሳታርደው ከሞተ መብላት ክልክል ነው። ሁለት ነገር ይፈቀዳል። አዎ ሁለቱ ይፈቀዳሉ። ምን ምን ናቸው ሁለቱ? አሳና አሳና ድመት። ጀራድ ምንድን አሳና አንበጣ። አሳ ማረድ ራሱ አይቻልም። ከውሃ ስታወጣው አንተ እጅህ ላይ ከማረፉ በፊት ሙቷል እሱ። አንበጣም ይዘ ልረድ አይደለም እንዲሳ ለማረድ አይደለም ብትለው ለማያዝ ስትሞክረው እሱ አልቆለታል ባዲ ሰም ደምን ሳይል የላቸውም ይባላል በጣም የሚረጭ ደም የሚፈስ ደም የላቸውም አንበጣ ብዙ ቆሎዎች ናቸው ያመለጡን አንበጣ አይበላም የሚያገር ሰው ቆሎ በጣም ነው የሚጣፍጠው አሉ የሞከራለ ያንበጣ ቆሎ ይበላ የለም እ ቀምሳል ለዚህ ነው ለካን በቁመትም በምንም ለይታል የእኛ ሀገር ሰው አንበጣ አይበላም ይበላል እ ትበላላችሁ። አይ እኔ ሁለት ቦታ ይቻለሁ እንደው ተበታትኖ ሲቀር ሲበላ ላየ ነው። ደግሞ መሻይኮች ያሉበት ቦታ ነው ይበላል እዚያ ኪታቦች ሲያቀሩ ፊቁና ይበላል ነው የሚሉን ግን አይበሉም ለምን እንደሆነ አላውቅም ያው ብዙ ነገር ነው እሱ እኛ ጋር ብዙም አይበላል ለመበላት የሌለ የነበረበት ብዙ መበላት የሌለበት ደግሞ ይበላል ለምሳሌ ጫት መበላት አልነበረበትም ጫት ሴቱም ወንዱም ደረሳውም ጃይሉም ጫት ይበላል ጫት መበላት አልነበረበትም አቅል ያለው ሰው ጫት ይበላል ቅጠል ይበላል ቅጠል እናንትኑ አንድ ነው እንዴ የሚያበላሽ አይደለም ቅጠል እኮ ይሄ ሰላጣው ምናምን ነው እስኪ እንደ ሰላጣ አድርገህ ብላ ጫትሽ አይሆን ማለት ያመረዋል የምሩ ቀን ነው ጫት የሚበላው አንተ ሲመረው ነው ጫት የሚበላ ሰው እኛ ሀገር ብዙ መበላት ያለበት ሱብሃንአላህ ብዙ መደረግ ያለበት ነገር አለ አልተ አይደረግም መደረግ የሌለባቸው ነገሮች ደግሞ ሲደረጉ ታያለ ምን እኮ ነው ለዚህ ነው እዚህ ሱና መሽሩዕን ነገር ከተውክ መሽሩዕ ያልሆነውን ነገር ያሰራሃል። ለአላህ መሰገድ ሲገባው አልሰግድም ካለ ለድንጋይ ያሰግደዋል። ግድግዳ ሲያስመው ይውላል። ሐጀር አልአስወድን አልስምም ካለ ካዕባ መጥቼ አልጠውፍም ካለ አልቀበልም ይሄን እምነት ካለ ተራ ቀብር ሲያዞረው ይውላል። ተራ ድንጋይ ሲያስመው ይውላል። ይሄ ነው ለአላህ ሩኩ ያላደረገ ለሰው ሩኩ ያደርጋል። ለሰው ሲሰግድ ይውላል። حرمت عليكم الميتة በክት በእናንተ ላይ መሆኗል አለ። ከበክቶች ውስጥ እነዚህ ሁለቶቹ ይፈቀዳሉ ደምም እንዲሁ ክልክል ነው ደም ደም መስፉህ ክልክል ነው ከደሞች የሚፈቀዱት ሁለት ነገሮች ናቸው አልከቢዱ ወቅትሓል መልካቸው ደም የሚመስል ስራቸውም ራሱ ከደም የተሰሩ የሚመስሉ ሁለት የስጋ ቁራጮች አሉ እንስሳዎች ላይ ስታርዳቸው ሁለት ነገሮች ታገኛለህ መልካቸው ደም ነው ስራቸውም ከደም የተያያዘ ጋር ይመስላል ምን ምን ናቸው ጉበትና ለምንድን ነው ማንስማማው እዚህ ላይ ጥሓል ምንድን ነው ከቢድ ማለት መቼስ ጉበት ነው ጥሓልስ ጣፊያ ምን አይነት ናት? መልኳ ጣፊያ ምን ትመስላለች? ጣፊያ ነጭ ነች እንጂ ታዲያ እሱ ምን አገናኝ ሌላ ደም የሚመስል ምን አለ? ኩላሊት። እሱ ደግሞ ኪልያ ነው የሚለው እሱ ጥሃል አይደለም ሳምባ ነው። ሳምባ መብላት ይቻላል። ለድመት አይደለም። ሰው ቢበላው ችግር የለውም። አንበላም ላሰው ስትፈልጉ ሳምባ ብዙ ጊዜ ለድመት ነው የሚሰጠው። ግን ለምንድን ነው የሚሰጠው? ይጎዳል ነው የሚሉት። ብዙ ጊዜ ጤነኛ ላይሆን ይችላል ብለው ስጋት አላቸው ሰዎች። አገሩ አገራችን ላይ ብዙ ጊዜማ ለምን አይበላም ብለን ስንጠይቃቸው ሽማግሌዎች እንደው ጤነኛ አይሆንም ብለን ነው በሽታ የሚሰርቀው በሱ ነው። እውነታቸውን ነው። ሳምባ ላይ የበሽታ ነገር ሊመጣ ይችላል። ጉበቱ ከታመመ ወዲያውኑ ይለያል አሉ። ሳምባው ግን ላይለይ ይችላል ነው። حرمت عليكم الميتة والدم ደምም እንደዚህ ሆነው ከነዚህ ካልሆኑ በስተቀር ደም ክልክል ነው። ደም መስሙህ ነው። ደም አስሶ የደም እንትን የሚታረደውን ደም የሚጠጡ አሉ አሉ እ አዎ ይጠጣሉ። ነገ ደግሞ ያገቡናል ይሰራል እ ይረጋል አዎ ይረጋ እንደውም ተጠቅሱና ቆላ ቆላ ምን ያደርጋል አሉ ይሆን- እምነት ይኖረዋል ወላ ዝም ብሎ ነው? ታዲያ ያገቡበት በመብላት እሱን እኛ አካባቢ በእምነት አረ ማሳረፊያ ተብሎ ነው እንጂ ማሳረፊያ ተብሎ እና ይቀመሳል አሉ ይጠጣል። على كل حال حتى ለመብላት ቢሆን ክልክል ነው ደም አይበላም ደም ክልክል ነው ሐራም ቢነፍስ القرآن እኮ ነው ምንም እንትን የለውም ታዲያ እሱ ከተበላ እኮ ምን በክቱንስ መብላት መብላት ምን ይለየዋል ከዚህ ሌላ በሽታ ነው አንዳንዶቹ መድኃኒት ነው ተብለናል ይላሉ የምን መድኃኒት ما جعل الله شفاءكم فيما حرم عليكم الله حرام ባረገው ነገር ላይ መድኃኒት አላህ አያደርግም ደም መድኃኒት ነው ቢል ኑሮ አላህ መጠጣቱን ይፈቅድልን ነበረ መቀባቱ መቀባቱ ራሱ ምንም ما انزل الله بها من سلطان ወለሕመ ልክንዚር የክንዚር ስጋም እንዲሁ ክንዚር የሚባል ነገር ምንም ነገር የለም በቃ ሌሎቹ ደማቸው ምናምናቸው ነው የሚከለከሉ ብለናል ክንዚር ግን ብታርደውም ምንም ብትለው አይሆንም ክንዚር ማለት ምንም ምንድን ነው አሳማ ከርከሮ ምንድነው ልዩነታቸው ከርከሮ የጫካው ነው አሳማው ለማዳው ማለት ነው ነውዓቸው ግን ጂንሳቸው ግን አንድ ነው خنزير وحشي خنزير اهلي ነው ይሄ አሳማ የሚባለው በየከተማው አሁን አዲስ አበባን እያጥለቀለቀው ያለው ማለት ነው خنزير ና ዘራቸው መልካቸው አንድ አይነት ነው ድቡልቡል ነው እ አዎ እኮ ኺንዚር የትኛው ነው ክንዚር ቢነፍስ ልቁርአን ሁለቱን የሚያጠቃልላል። ሒማር የሚለው ነገር እንደሚያጠቃልል ማለት ነው ሒማር ሲል ወሕሺና አህሊ ተብሎ ይከፈላል አይደል ግን ሒማር አህሊ ሐራም ነው ሒማር አልወሕሺ ሐላል ነው ልክ ይህም ሁለቱንም ቢያጠቃልልም ክልክልነቱ ግን ሁለቱን ነው የሚያጠቃልለው ኺንዚር የሚለው ነገር አንዳንድ ቦታ ላይ አሳማ አንዳንድ ቦታ ላይ ከርከሮ ተብሎ ታሰርጉሞ ልታወጥ ትችላላችሁ ከርከሮ ማለት ከጥርሱ ጋር በተያያዘ ይመስለኛል ይሄ ስም የተሰጠው እንጂ አሳማ ነው خنزير لحم الخنزير اي نوع من انواع الخنزير የሱ ብጣሽም ምንም ነገር አይፈቀድም يعني انسيه ووحشيه አለ وحشيهم انسيهم واللحم يعم جميع اجزائه حتى الشحم ሻማውን ራሱ መጠቀም አይቻልም ከከርከሮ ወይም ከአሳማ ምንም ነገር መጠቀም አይቻልም ولا يحتاج إلى تحذلك الظاهرية في جمودهم هنا وتعسفهم في الاحتجاج بقولك فإنه رجس أو فسقا إلا أن يكون ميتة أو دما أو مسموحا أو لحم خنزير فإنه رجس عادوا الضمير فيما فهموه على الخنزير حتى يعم جميع أجزائه وهذا بعيد من حيث اللغة فإنه لا يعود الضمير إلا إلى المضاف دون المضاف إليه ለሕም የሚለው ነገር አላሕም ለሕም ማለት አጥንቱንም ለሕም ማለት ትኑ ጮማውንም ለሕም ማለት ሌሎች አካሎቹንም የሚያጠቃልል ስለሆነ የአሳማ ጉዳይ ሁሉም ነገር የተከለከለ ነው ነው ሶስት በል አራተኛ وما أهل لغير الله به ከአላህ ሌላ ድምፅ የተነሳበት ያ አላህ ما أهل به ድምፅ የተነሳበት لغير الله ከአላህ ሌላ ላለ ነገር ቢስሚላህ ተብሎ መታረድ ሲገባው ቢስሚላህ باسم العزى ተብሎ ከታረደ በሚካኤል በገብርኤል ተብሎ ከታረደ በጀይላኔ በበደዊ በሪፋዒ ተብሎ ከታረደ በሙስሊሙም ይሁን በክርስቲያኑ ቅዱሳን ናቸው ተብለው የሚታዩት ነገሮች ስም ተነስቶበት ከታረደ አይሆንም ማ ኡሂለ ሊገይሪላህ ቢሂ ምን ማለት ነው ይላሉ አይ ማ ዙቢሐ ابن كثير الأدامت ما ذبح فذكر عليه اسم غير الله فهو حرام طيب لأن الله تعالى أوجب أن تذبح مخلوقاته على اسمه العظيم الله سبحانه وتعالى እነዚህ ፍጡሮቹ ሲታረዱ በሬዎችም ላሞችም ግመሎችም በጎችም ፍየሎችም ደሮዎችም ጅግራዎችም ድኩላም ሲታረድ ቢስሚላህ ነው መታረድ ያለባቸው ቢገይር ቢስሚላህ አይሆንም ፈጽሞ ክልክል ነው አስሉ እኮ በአላህ ስብሓነሁ ወተዓላ ስም ተፈቅዶ ነው እንጂ ነፍስን ነፍስ ማጥፋት እኮ አይሆንም ነበር አይደል አላህ ሐላል ያደረገው እኮ የፈቀደልን የእሱ ስም በመጠራቱ በእሱ ስም እንድናርድ ስለፈቀደልን ነው فمتى عدل بها عن ذلك وذكر عليها اسم غيره من صنم أو طاغوت أو وثن أو غير ذلك من سائر المخلوقات فإنها حرام بالإجماع ما أهل لغير الله به يه والنون ما أهل لغير الله به شوكاني رحمة الله تعالى عليه فتو الكبير لي من إلى سورة البقرة لاي መቶ ሰባ ሶስተኛው አንቀጽ ላይ ما أهل لغير الله به ذات علنا الزالاي من الان وما يذبحه في قبور على قبور الأموات وينظرون فيه فهو مما أهل به لغير الله نعولا يا الله سنت ترتم بهن وستني يو الله سايهن كالله ليلا يعلن بما السب يتعرض أرض مما أهل به لغير الله نعولا ቀጥሎ ይሄንን የበለጠ የሚያብራራውና ይሄንን ግልጽ ደግሞ የሚያደርገው ወማ ዙቢሐ አለ ኑስብ ይመጣል ግን እንደው ምላሱ ቢስሚላህ ስላለው ሐላል ያደርገዋል ብላችሁ እንዳታስቡ ይላል ማ ኡሂለ ሊገይሪላህ ቢህ ከአላህ ሌላ ስም የተጠራበት ነገር ሐራም ነው አራተኛ ወልሙንኸኒቀቱ ታንቃ የሞተች ይላል ያው መይተት ውስጥ ይጠቃልላል መይተት ውስጥ የሚጠቃለል ነገር ነው ሙንኸኒቃ ማለት ነው። መውቁዛም ተወግታ ማለት ነው ተወግታ ማንም ይወጋት በሆነ በጩቤ በሆነ በሹካ ተወግታ ወልሙተረዲየቱ ተንከባላ የሞተች ገደል ገብታ የሞተች የምንለው ወነጢሐቱ እርስ በርሱ ተዋግተው አንዷ ቀንድ ያላት ላም ሌላዋን ወቅታ ስትገላት እነዚህ የመይተት ዝርዝሮች ናቸው حرمت عليكم الميتة መይታ ሲባል እነዚህም ይገባሉ የግድ ታመው አረፋት አውጥተው መሞት ሸርጥ አይደለም ገደል ገብታም በድንገት ዱብ ካለች ያው ነች ተወግታም ወዲያውኑ ዝርግፍ ካለች እንደዚያው ናት የመሞት ስልቱ ነው እንጂ ውጤቱ አንድ ነው ለማለት ነው አሁንም አራት ነው በመሰረታዊ ሐሳብ አራት ነው የተከለከለው አምስተኛው ወማ አከለ ሰቡዑ አከለ ሰቡዕ السبع سبع ሁለቱም አለ አውሬዎች የበሉትና የተረፉት ከአውሬዎች የተረፈ ጅብ ግማሹን አንዱን እግሩን ገንጥሎ ይዞ ይሄዳል ሌላውን መብላት ቀበሮ አንዱን ገንጥሎ ይሄዳል ሌላውን መብላት ይሄ ክልክል ነው ማዕከለ ሰቡዕ ይባላል የአውሬ ትራፊ የዱር አውሬ ትራፊ መብላትንም ክልክል ነው አምስተኛ ነው ኢላ ማ ዘከይቱም ኢላ ማ ዘከይቱም እናንተ ደርሳችሁበት ያረዳችሁት ሲቀር ለርድማ ከበቃ ሩሁ ሳይወጣ ደርሳችሁ ማረድ ከቻላችሁ ከጅብም ቢተርፍ ልትበሉ ትችላላችሁ ነው ይሄ አምስተኛ ነው ስድስተኛው ወማ ዙቢሐ አለ ኑሱቢ በጣውታት ላይ የታረዱ ነገሮችም ክልክሎች ናቸው ኑሱብ ማለት ሁወ ማ ኑሲበ ሊዩዕበድ ከአላህ ሌላ ሊመለክ የተቀመጠ ነገር ማለት ነው ኑሱብ ማለት ሼክ እንደሚለው ቃለ ሙጃሂድ ወብኑ ጁረይጅ ካነት ኑሱቡ የተተከሉ ማለት ነው ተክል ድንጋይ ወይም የተወሰነ ዛፍ ወይም ሐውልት እንደማለት ነው ካነት ኑሱቡ ሒጃረተን ሐውለ ልካዕባ በካዕባ ዙሪያ የተተከሉ ነገሮች ነበሩ ድንጋዮች ነበሩ ቃለ እብኑ ጁረይጅ وهي ثلاثمائة وستون نصبا ሶስት ስልሳ ጣዖቶች ማለት ነው كانت العرب في جاهليتها يذبحون عندها አረቦች ጃሂልያዎች እሷ ጋር ሂደው ያርዱ ነበር ወስደው ያርዱ ነበር وينضحون ما أقبل منها إلى البيت بدماء تلك الذبائح በዚያን ቀን ወደ ወደ ካዕባ የመጣል ሰው ከዚያ ደም እያነሱ ይረጩ ነበረ ويشرحون اللحم ስጋውን ይሰነጣጭቁታል ويضعونه على النصب በጣዖቶቻቸው ላይ በእያንዳንዱ ላይ ያስቀምጡታል ከዛ ذكره غير واحد بزي ملكو بزو علماء يهنن أو ستوالى فنهى الله المؤمنين عن هذا الصنيع الله سبحانه وتعالى يهنن تقبار كلك كلاتشو وحرم عليهم أكل هذه الذبائح التي فعلت عند النصب من دهينة نقروش لا يتردوا نقروش كلك كلا الله ولو, ولو ذكر اسم الله عليه حتى ولو كان يذكر عليها اسم الله في الذبح عند النصب እዚያ ጣዖት ከሚባለው አካል ላይ ሲታረድ ቢስሚላ እንኳን ብሎ ቢታረድ ንያው ለዚያ እስከሆነ ድረስ ክልክል ነው አለ አላህ من الشرك الذي حرمه الله ورسوله اللهنا ملكتنياو ككلكلوا الشرك ነው وينبغي أن يحمل هذا على هذا لأنه قد تقدم تحريم ما أهل به لغير الله ይላል ስለዚህ በእነዚህ በተለይ ኑሱብ በዚህ በስድስተኛው መከልከያ አንቀጽ ላይ አሁን በየአካባቢው እየታረደባቸው ያሉ ጎበደኖች እየታረደባቸው ያሉ ዶሪዎች እየታረደባቸው ያሉ አድባራት በሙሉ ሐራም ናቸው። ዶሪሖች ላይ የታረደ ክልክል ነው፣ አይበላም። ጎበደን ላይ የሚታረድ ነገር አትብሉ። ይሄ ቦታዎችን ስናይ ነው። ኑሱብ ማለት ቦታው ብቻ ነው ወይስ ቀኑም ሊሆን ይችላል? ቀኑም እንደዚያው ነው። አብዶዬ ተለይቶ ከታረደ አይሆንም። ለኸድር ተብሎ ቅዳሜ ተለይቶ ከታረደ አይሆንም፣ ሐራም ነው። ማኑ ማ ዙቢሐ ዐለ ኑሱብ ማለት ይሄ ነው። ነስብ ማለት መወሰን ማለት ነው እኮ መገደብ፣ መስከል ማለት ነው አይደል? ወይ ቀን ነው ወይ ቦታ ነው። ቀኑንም ከለየህ ሮብን የሚያመልክ ሮብ ቀን እንዲሆን አለው እንዲያረጋል ሮብ ቀን የገሌ ነው የሸገሌ ነው እያለ የሚሰጥ ከሆነ በዚያ ቀን የሚታረደው የሚቆላው ቆሎ ሳይቀር አይሆንም ወለው ذكر عليه اسم الله يا الله ስም እንኳን ቢዘከርበት ስለዚህ በየዶሪሆቹ የሚታረዱ ነገሮች ላይ ጥንቃቄ አድርጉ እኔ አንድ ሸህ አውቃለሁ ግን እኔ አልደረስኩባቸውም ሸህየውን ደርሻለሁ ግን ህክሙን አላውቅም አካባቢው ከተማው ላይ አመት ተጠብቆ የሚታረድበት ቦታ ነበረ የሆነ ሸክ መቃብር ሸክ ይወጣው እዚያም ቅርብ ናቸው አልሄዱም ከደረሶቻቸው አንዱ ግን ሄዶ እዚያው ሰለላህ ሲሉ ወይ መከረኛ ሰለላህ እዚያ ቀብሩ ሰለላህ ሲሉ ነው መጣ የት ነበርክ ሲሉት አሀ ዛሬ እኮ ሼክ ገሌ ጋር የሚታረድበት ቀን ነው እዚያ ሄጄ ነው አላቸው አሽሀዱ አላ ኢላህ ቀብራው እና ያው የበልቼ መጣሁኝ አላቸው ቀረበሁ እንደማለት ነው በላው ሚስትህን እንደገና ስራ ብትል ቶበት አድርግ እንደገና ሻሃዳ አድርግ ይህ እኮ አሁን ዋህብያ ብላችሁ በየቦታው የምታወሩት ሳይመጣ ነው እንግዲህ ዛን ግን መጥቶ ይሆን እንዴ የዛሬ መቼም እኔ እንኳን የማውቀው ይህንን የሰማውን ምናልባት የዛሬ ሀምሳ አመት አካባቢ ይሆናል እና እዚያ አካባቢ ሼክ ይህንን የተናገሩበት አካባቢ መቼም ዋህብያ የሚባል ነገር አልሰማንም ከዚያ በኋላ አድገን ቁርአን ቀርተን ተፍሲር ስንመጣ ነው አዲስ አበባ ዋህብያ ምን እያሲሉ የሰማናቸው ተውበት እንደገና አድርግ ሚስት ተፈታለች የድሮ መሻይኾች አልተናገሩም ከዚህ የበለጠ ምን ይበሉ ታዲያ ምን ይበሉ ታዲያ ማሰር መግረፍ አይችሉ ከዚህ በላይ ማቅም የለን አሁንም እኮ ከዚህ የበለጠ ብዙ አላለም نعم في الحقيقة የመውሊድ እንትን ሁለት አይነት ነው አንዳንዱ መውሊድን የሚያርደው ቀኑ ጋ ነው ያለው ነብዩ ልደት ነው ሱና ነው ብሎ መሻይኮች አስተምረውናል ብሎ ነብዩ ልደት አከብራለሁ ብሎ ዝም ብሎ ተሰብስቦ ያርዳል ሰው ሳያመልክበት ማለት ነው አስራ ሁለተኛ ቀን ሆኖ የተወለዱበት ቀን ነው ዛሬ የደስት ቀን ነው ተደስተን ነዋል ብለው ይህንን በክት ነው አትብሉ ማለት ይከብዳል ሌላ ግን የመውሊድ አይነት አለ የነብዩ ልደትን አከብራለሁኝ ልጄ በሰላም ትውለድልኝ እንጂ በሰላም ትለፍልኝ እንጂ መውሊድ አወጣለሁ እያለ የነብዩ ልደት ተስያለሁ ይላል የስለት በግ ይዞ ይሄዳል ወይም የሆነ ሼክ ቦታ መውሊድ ይታረዳ እንትን ይከበራል ሲባል እኔ ለሼኾቹ መውሊድ ተስያለሁ አንድ በሬ ብያለሁ እንደውም ይመየታል አሉ ለሚቀጥለው አመት በዘንድሮ አመት ተዘጋጅቶ ነው በጀቱ ተጠንቶ የአመት እቅድ ታቅዶ ፕሮጀክቱ ተጠንቶ ነው የሚካሄደው አሉ ተስለውም ቃል ተገብቶ እንደዚህ ያሉት ነገሮች በተለይ የልደት ቀኑ የመውሊድ ቀን የተባለውን ቀን ባልጠበቀ የሚደረጉ መውሊዶች ከአምልኮት አይለዩም። ግን የረሱሉ ሰለላሁ ዐለይሂ ወሰለም የልደት ቀናቸውን እንደማንም እናከብራለን ብለን ነው ብለው መውሊዱ ሱና ነው ብለዋናል። የተወሰኑ መሻይኮች ይደግፉታል በሚል ተነሳስተው የሚያደርጉ ሰዎች በተለይ አዋሞች የሚያደርጉት በክት ነው ማለት ይከብዳል። ለምን አምልኮቱ ውስጥ የለም እውነቱን ካየን ይሄኛው ግን መውሊድ ስላላወጣሁኝ እንዲሆነብኝ መውሊድ ተስዬ ነበረ መውሊድ አስለምጄ ነበረ መውሊድ ስለማላወጣ እንደዚህ ሆንኩኝ ካለ አምልኮታል ማለት ነው አምልኮታል ቀኑ እንኳን እሱን አይደለም ዒድ ስላላረድኩኝ እንዲህ ሆነ ዒድ ስላረድኩኝ እንዲህ ሆነ እንኳን ካለ አደጋ ነው ናም እ ቢድዓ ኦ ስለ ቢድዓ ታወራለህ እንደኛ ኩፍር ነው አይደለም እያልን እያልን መውሊድ ቢድዓ ለመሆኑ ምንም ኺላፍ የለውም hatta የሚያደርጉትም ሰዎች ቢድዓ ለመሆኑ ሁሉችም ያምናሉ ሱና ነውማ አይሉም ነብይ አክብረውታል አንዳንዶቹ እንግዲህ እኮ ሷሃባዎች አክብረውታል ማለት ጀምረዋል አሉ ሲቸግራቸው ማጃ ሲያጡ ምን ነው ነብዩን እንዲህ ያላቸው ያከብሯቸው አልነበረም ወይ እንዲህ ይሏቸው አልነበረም ወይ ስለዚህ ማክበር ማለት ነው መውሊድ ነው ብሎ ለማምጣት ብዙ የሞከረ ሰው አለ ይሄ መውሊድ ቢድዓ ለመሆኑ hatta አክባሪዎችም የሚስማሙበት ነገር ይመስለኛል ይሄ ችግር የለውም። የስጋው ጉዳይ ነው። የስጋው ጉዳይ መውሊድ ቀን በተለይ መውሊድን መሽሩዕ ነው ብለው እየተከራከሩ ባሉ ሰዎች የሚያርዱት በክት ነው ማለት ይገባል። ሌላው በመውሊድ ቀን ውጭ ሙሐረምም መውሊድ፣ ረጀብም መውሊድ፣ መቼም መውሊድ መቼ ማን የተወለደበት ማለት ነው። እሳቸው የተወለዱበት ከተባለ ያ የተወለዱበት ኺላፉን ነው ማውራት ያለብን። እዚያም ቀን ቢሆን ማረዱ ቢድዓ ነው፣ ሙንከር ነው። አታርጉት፣ ገንዘብ ማባከን ነው፣ አጅር የለውም ብለናል። በክት ነው ለማለት ግን አምልኮት የለውምና ነው ምለው አምልኮት ያለው ውስጥ ካለ አላውቅም። الله ውስጥ አልገባም። ለነብዩ ተብሎ አይታረድማ። ለነብዩ ብሎ አላረደም። ለነብዩ ብሎ ሳይሆን ለአላህ ነው የሚያርደው። ላስደስት ነው ብሎ ነው ምስኪኖችን አበላለው ነው የሚሉን እኮ የሚከራከሩ እንደዚህ ነው የሚሉት። ላላ ቀን ምክንያት አድርጌ ልጆቼ ተወለዱ ብዬ እንደማበላ ነብዩ ተወለዱ ብዬ እናበላለሁ ነው የሚለው። የሚገርመው ግን መሐረምም ሶፈርም መወለዳቸው ነው ሰውየው ምንም ኺላፍ የሌለበት አይዋ አይሰማም አንድ መስጊድ ላይ ምን የሚል ነቢዩ አለይሂ ሰላቱ ወሰላም መቼ ነው የተወለዱት በወር ደረጃ ኺላፍ አለ ረመዳን ነው የሚል አለ ሌላም ወር ነው የሚል አለ ረቢዕ ነው ረቢዕ ነው የሚለው ሰሒህ ነው የበለጠ እንትኖቹ ረቢዕ ነው የሚለውን ነው የሚደግፉት ረቢዕ ለመወለዳቸው ላይ ብዙዎቹ ይስማማሉ። ረቢዕ ሆኖ ግን መች ስንተኛ ቀን ስምንት ዘጠኝ ዘጠኝ፣ ሁለት 17 ሰባት እንደዚህ ያለ ሰሒሁ የሚለው ደግሞ እዚያም ላይ ዘጠኝ የሚለው ነው። አስራ ሁለት እንደው የታሪክ ጸሐፊዎች ብዙዎቹ ዝም ብለው ስለጻፉ እንጂ ሲጠራ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ረቢዕ ላወል ዘጠኝ ቀን ነው ዘጠኝ ይሁን አስራ ሁለት ይሁን ሌላም ቀን ይሁን አልታወቀም በዚህ ቀን ነው የተወለዱት ማለት ግን አልተቻለም ኺላፍ እስካለ ድረስ ማለት ነው ለዚህ ብሎ መውሊድ የጀመረው ሰውዬ ራሱ አንድ ቀን አንድ ጊዜ ስምንት አንድ ጊዜ 12 ነበር የሚያደርገው አሉ ኺላፉን እየጠበቀ ማለት ነው እንግዲህ መነሻ የሌለው መረጃ የሌለው ነገር እንዲህ ነው የሚያደናግረው የሞቱበት ቀን ረቢዕ 12 ነው ምንም ኺላፍ የለውም ስለዚህ እነዚህ አሁን ተለጥፎ ያያቸው ሰዎች እያሉ ያሉት ይሄ የምናከብረው ቀን የልደት ቀን ሳይሆን የሞት ቀን ነው። እንደው እንደማክበር እንኳን ከታየ ሞቱልን ብለን ነው ወይ የምንደሰተው? ምን ማለት ነው? ያን ቀን ጠብቆ ማክበር አስሉ ልደቱ ማክበሩ አግባብ አይደለም። አንዱ ቢለው ለልጄ ልደት ያከብርክ ማን አክብር አለ? ለልጄ ልደት የኔ ልደት ያከብርክ ያንተ ልደት አክብር ያለ ማን አለ? ማን ፈቀደልህ? ሌላው ደግሞ የልጅ ያንተ ልደት አከበር ካላከበርክ ደንታ የለውም ካርታ ውስጥ አትገባም እኮ እኛ እያልን ነው የነብዩ ሰለላሁ ዐለይሂ ወሰለም ልደት ይከበር ከተባለ ግን ዲን ሊሆን ነው እንደውም አንዳንዶች እኮ የልደት በዓል ወይም መውሊድን ያላከበረ የነብዩ ወዳጅ አይደለም ብለው ማውራት ጀምረው ነበር እኮ አሁን አፋቸው ተይዞ ነው እንጂ ድሮ እኮ መውሊድን ያላከበረ የረሱል ጠላት ነው ብለው ማስወራትም ጀምረው ነበር በኋላ ሲያይ ሲታዩ ሲያጨበጭቡ አድረው ሱቢ አይሰግዱ እና ማን ነው ወዳጁ በራሱ መተቻቸት ጀመረ ኧረ ጎበዝ ምን እያላችሁ ነው እንዴ ምን እናርግ ታዲያ ይሄ የልደት እያከበርን ነው ብለን ነብዩን እንወዳለን ብለን ምን እያረግን ነው ያለ ነው ስለዚህ ነገ ነገ ወዲያም ቢሆን ህክሙ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ረቢዕ ልአወል 12 ነው ረቢዕ ልአወል 8 ነው 9 ነው ኺላፉ እንዳለ ነው ዘጠኝ ነው ያለ እኔ ዘጠኝ ነው ብዬ ነው የማምነው ዘጠኝ ነው ብዬ ዘጠኝኛው ቀን ላይ እንዳከብር ማንም አላዘዘኝም። የሞቱበት ቀንም እንዳከብር አልታዘዝኩም። መታሰብ ካለበት እንኳን የሞት ቀን ተብሎ ታዝኖ ነው የሚታሰበው። እስልምና ስላልፈቀደ ነው እንጂ ደግሞ ትላልቅ ሰው የሞተበትን ቀን እናክብር ካልነ አመቱን ሙሉ በእያንዳንዱ አንዳንድ ሰው ብንፈልግ ሙቷል። ከነቢያት አንስተን ከሰሃባዎች አልፈን ከዑለማዎቻችን አልፈን በእያንዳንዱ አስር ሰው ሙቶ ልናገኝ እንችላለን። ያን ሁሉ አዝነን ልንውል ነው። የተወለደበትም ካለ አቡበክር ረቢዕ 13 ተወልዶ ይሆናል። ዑመር ረቢዕ 14 ተወልዶ ይሆናል የዑመር መወለድ ደስ አይላችሁም እንኳን እንትን አይደለም የነ ሼክ ብኑ ባዝ የነ ሼክ ሱደይስ አሁን ያሉት ዑለማዎች የነ ሼክ መሐመድ ራፊ የነ ሼክ መሐመድ ወል የልደት ቀን ይከበር ቢባል አታከብሩ ደስ አይልህም ስላልተባለ እኮ ነው መደረጉማ ቢባል ለምን አናደርግም ራስክን እኮ ስጥ በተባለበት ጊዜ ይሰጣል እኮ ሙስሊም ለነቢዩ ስለ ስለዚህ የልደት ቀናቸው አይደለም በትክክል እያከበራችሁት ያላችሁት የሞት ቀናቸውን ነው ማለት ነው ሲስል እንደዚህ አይላሉ ብዙ ነው የጻፉት እንደሱ በሱ ጉዳይ ላይ ያሳዝናል ነው የሚሉት የሚገርመው መውሊድ አክባሪና መውሊድ መከበር አለበት የሚለውን ሰው እስቲ ከነብዩ ሱና ጋር እንትን በሉስ ውጡ ከዚህ ከዋህብያ ከምንያ የሚለውን ነገር ተውትና የረሱልን አለይሂ ሰላቱ ወሰለም ሱና በመጠበቅ የትኛው ነው ምን ላይ ነው ያለው ስንቱ ነው ሰለዋት በነብዩ ላይ የሚያወርደው አለይሂ ሰላቱ ወሰላም ሐዲስ ላይ ብሉግ መራም ሲቀራ ይታይ መውሊድ የማያከብር ሰው የሚያከብር ሰው ብሉግ አይቀራም ብሉግ የሚቀራ ሰው በየቃሉ እንኳን قال رسول الله صلى الله عليه وسلم عن ابي هريره رضي الله عنه عن رسول الله صلى الله عليه وسلم عن عائشه رضي الله عنها عن رسول الله صلى الله عليه وسلم صلوات ሲልም ይውሉኩ ይሄ ሰለዋት ብሎ ስለማያውቅ ምን አለ ሰለዋት ብንል ያለ አዎ ብለህ ስለማታውቅ ናፍቀዋል ማለት ነው እና ሞቅ ብለህ መርቅነህ አንድ ሌሊት ብቻ አጠቃለልተኝ አይሆንማ كل دين وكسولات بلي نوالكم عندي أحمد بن محمد رحمه الله أحمد بن محمد صلاة صلاة على النبي قال يعني تدرب قبل الصلاة باطل نقول له أبو حنيفة نقول واجبنا صلاة باطل أي هنا بيعرض ترونون من الجلسة الأخيرة عليه سنة مؤكدنا واجبنا صلاة على النبي قال يعني تدرب قبل تحية ستكرات تحية وتشوف ستادر صلاة كلامك باطل نقول له على بن حنبل في جنسين بكل سنتك دينه صلاة مثل ما لك نقول له ፈርዱን ብቻ ካረክ እንኳን ስንት ጊዜ ሶላዋት ትላለህ ሱና ከሰገድክ ሌሊት ከሰገድክማ ማለት የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ግማሽ ቀኔን ግማሽ ሰዓቴን ሶላዋት ለብሰው ባወርድስ አላቸው ያ ሰላም ተገንቶ ነው አሉት ሁለት እጁን ባረግልዎትስ ያ ሰላም ይሄማ በጣም ጥሩ ነው አሉት ሁሉም ባረግልዎትስ አሉት አላቸው ሁሉ ሰዓቴን ሰለዋት በቃ ጊዜ ባገኘው ብር ለርሶ ነው የምለው አላቸው إذن تكفى همك አሉት በዱንያ ላይ በአኼራ ላይ የሚያስጨንቅህ ነገር አንድም ነገር አይኖርም ነቢዩ ሰለላሁ ዐለይሂ ወሰለም መደረግ ባለበት ላይ እንዴ ለኔ ብለህ እንዲህ ዝም ብሎ ይሉን ተይዟቸው ላ ለኔ ብለህ ጊዜን አታቃጥል ሌላ ስራ ስራ ምናምን አይሉም አንድ ቀን ዑመር ብን ኸጣብ አብረዋቸው እየሄዱ ያ ረሱላላህ እኔ በጣም ነው የምወደውት ከነፍሴ ቀጥዬ ሰው ነው የምወደውት ዑመር አሉ ከነፍሴም በላይ መውደድ አለብኝ ሰው ይለካል ብሎ ሲያስብ ከነፍሱ በላይ ይበልጣቸዋለሁ ይወዳቸዋለሁ ዑመር አዎ ያ ረሱላላህ ከኔም በላይ ነው የምወደውት ህይወቴን መስዋዕት ስሰጥ ነበር እኮ ለርሰውና ሳየው አልአን ያ ዑመር አሁን ነው ኢማንህ የሞላው አየህ በሌላ ጊዜ ነው በግልጽ ነግረዋል ላ ዩሚኑ አሐድኩም ሐታ አኩነ አኩነ محمد رسول الله صلى الله عليه وسلم سميونه درس أحب إليه من والدي وولده والناس أجمعين كلج كالناتو ከቤተሰቡ በጠቅላላ የበለጠ ነብዩን ካልወደደ አማኝ አይደለም ብለዋል ራሳቸው። እኔን ከሚስትህ ካላመለጥከኝ፣ እኔን ከልጅህ ካላስቀደምከኝ፣ እኔን ከእናትህ ካላስቀደምከኝ አማኝ አይደለም እና በአመት መውሊድ ተወጥቶ ደግሞ ያውም መቼ እንዳልሆነ ያልታወቀ ይሄ ነው። ለማንኛውም ቢታወቅ እንኳን መሽሩ አይደለም። መውሊድ ላይ ገንዘባችሁን አታውጡ፣ ጊዜያችሁን አታቃጥሉ። ለትስአሉነ የውመኢድን አን ነዒም። እኔ ስለ መውሊድ ከበቂ በላይ ነው ያልኩት። ሰውየው እንደው ያለ መውሊድ አያውቅም እንዴት ከመባል ድረስ ነው። ይሄ ሰውዬ በቃ መውሊድ ብቻ ነው እንዴት እሱ ብዙም አላውቅም፣ ግን አንድ ሁለት ሌሎችም አሉ ማውቃቸው መወገድ ያለባቸው። ግን እንደ መውሊድ ሰውን ያታለለው የለም። በነብዩ ስም ስለሆነ ነው የሚነገደው። ለዩ ለዩ ነብዩ መውለድና መውሊድ ማውጣት ግንኙነት የላቸውም። ለምን ግመሉን አያርድም? ለምን ያሉትን ከብቶችን አርዶ አያወጣም? የሚገርማችሁ ይሄ የሚያደርገው ሰው አንዱ ምን አለኝ መውሊድ ከሚያደርጉ ሰዎች የመውሊድ ቀን አይሰግድም ማለት ማለት busy ስለሚሆን ሶላት እስከሚሰግዱ ምግብ ያስቀርባል ከዚያ ምን ሲሉ ቡና ያስቀርባል ምናምን ሲሉ ሱብሃንአላህ አንዷ ሶላት ብቻ ያን ሁሉ ታበላሸዋለች እንዴ ተቀብሎ እንኳን ቦታ እንኳን ቢኖረው አንድ ሶላት እኔ እኔ መውሊድ የሚከበርበት ሀገር ሄድኩኝና ሳላቅ መውሊድ ነው እዚህ አደርኩኝ ገባሁኝ በጣም ተፋፍሞ ሳይ አየሁኝ ተፋጧል ሰው ሸይኽየውን ትንሽ ለምኜ ትንሽ ሙሐደራ ላደርግ ፈለግኩኝ ማይክሮፎን ምናምን ስለሌለ ሰው መስጂዱን ሞልቷል እዚህ አጠገቡ ያሉትን ሰዎች ሸይኽየው አጠገቡ ያሉትን ሰዎች ትንሽ መካክሬ ወጣሁኝ እልኩኝ እንቅልፍ የመጣ ምናምን ብዬ አማኝቼ ወጣሁኝ እዚያው ጉረቤት ዘመድ ስላለኝ እዚያ አደርኩኝ ተኛሁኝ እኔ የምጠብቀው የማውቀው የድሮ የመውሊድ እንትን የማውቀው ይታደራል መውሊድ ኪታብ እየተቀራ አዛን ይደረጋል ሱቢ ይሰግዳል ያደረው ሰው ቢያንስ ሱቢ ይሰግዳል እኔ የማውቀው ነው እና ከሱ ቀደም ብዬ እሄድኩኝ ትንሽ ቀደም ብዬ በኋላ የሆነ ኪል ኪል የሚል ነገር አለ ድቢው የተመታ ማለት ነው ይቀራል ግን መስጂዱ ያ ሞልቶ የነበረው ሰው የለም እሱ አይደለም ስመጣ በዚያም ይሄዳል ከመስጂድ እየወጣ በዚያም ይሄዳል በዚያም ይሄዳል በዚያም ይሄዳል ምንድን ነው ነገሩ ገባው ማታ መስጂዱ ሙሉ በሙሉ ሞልቷል ባይባልም ትንሽ ነበር የቀረው የተሰገደው ምናልባት ሶስት ሶፍ ነው ከዚያ በኋላ ምን ላድርግ አሁን ተነስቼ ብናገር የሚሰማኝ የለም ምን ልጠብቁ ዙሁር ጠበቅኩ ዙሁርም ብዙ ሰው አልበቃ ደከመው ሲቀጠቀጥ ስለሆነ የሚያድረው እንደ ባለዛር ሲወዘውዙት ያድራሉ እያመረቀሉና ከዚያ በኋላ ሲተኛ ይወድቃል አልመጣም ከአሱር በኋላ የመጡልኝ ሰዎች ሰብስቤ ዛሬ የሰራችሁት ዒባዳ ነው ወይ ይሄ መስጂድ ማታ የነበረው ሰው እዚህ አካባቢ ካለ ለምንድነው ዙሁር አሱር እንኳን ያልመጣው ሱቢ ለምንድነው ያልሰገደው ስለዚህ ዒባዳ አይታችኋል አይደል የኢባዳ ሰዓት ሲጠራ ክትት ነው ተራዊህ ሲጠራ ሰው ክትት ይላል አይደል ሲጨረስ ይወጣል መውሊድም የሆነ የሚከበር ነገር እውነት ካለ ያንን ነገር የሚሰራ ነገር ካለ ተሰርቶ መከር ነበረበት ገደብ ስለሌለው እኮ ነው ቁጭ ብሎ ሌሊቱን ማደር ምን ሊደረግ ሲራ ሊቀራ ይሉኛል የትኛው ሲራ አብዛኛው የሚቀራው በአረበኛ ነው ሰው አረበኛ ጆሮውን ቢቆርጡት አያውቅም እንዲሁ ያ የሚቀራው ነገር ቁም ነገር አለው ቢባልም ውስጡ ስተት አለው እንደገባኝ እኔ እዚያ የሚቀራው ነገር ላይም ብዙ ስተቶች አሉ ግድ የለም እነዚያ ስተቶችን ማቅተው ምን እንደተባለ የማይሰማ ሰው አሁን ይሄ የነብዩ ወዳጅ ነው ተብሎ ከዛ ዱላ ሲዙ በላቸው ነገ ሀዲስ ሊያቀሩ ሲመጡ እንዲህ ዋህቢዎች ናቸው አባሯቸው የነብዩን ሀዲስ የሚያቀሩ ሰዎች ይባረራሉ በዱላ አላ ኩል ሐል አላህ ይስልሑ እመተና እማችንን አላህ ያስተካክለው ማዙቢሃ አለ ኑሱብ እነዚህን ሁሉ ይነካካ ስለሚችል በጣም ጥንቃቄ መደረግ አለበት እኔ እርድ ላይ በጣም የስለት ዶሮ የቀን ዶሮ የአምልኮት ዶሮ እየበላ በየአካባቢ ኢስላምን ከማሰደብ ይቅርብን ያ አኺ ሽምብራዎችን በልተ አኺራህን ብትጠብቅ ይሻላል ወአን ተስተቅሲሙ ቢልአዝላም ወአን ተስተቅሲሙ ድርሻችሁን መከፋፈልም ድርሻችሁን መፈለግ ቢልአዝላም በእጣ ጠለቡ النصيب እጣን ድርሻን መፈለግ ማለት ነው وأن تستقسموا بالأزلام أي تطلبوا اسمتكم درشاتهم مفلق يهون علوي أيهون ميبلو مفلق بمن بالأزلام يهون يطع مفلقات أنا قر نبراتشو يا درشا مفلق من يميبان عربوتشو أزلام العرب كانت ثلاثة أشياء افعل لا تفعل فراغ أرق أترق بعدو የሆኑ ወረቀቶች ለምሳሌ ትሰበስብና ለሶስት ትቆርጣቸዋለህ። ሶስት ትክክለኛ አይነት ወረቀቶች ወይ እንጨት ወይ ምናም ታስቀምጣለህ። አንዱ ላይ አርግ፣ አንዱ ላይ አታድርግ፣ አንዱ ላይ አንዱ ዝም ትለዋለህ። ወይም ይበጃሃል፣ አይበጅህም፣ ይስማማሃል፣ አይስማማህም፣ ይገጥማሃል፣ አይገጥምህም፣ ብቻ አርግ አታድርግ የሚያሳይ መልእክት ይጻፍበትና ከረጢት ውስጥ ያስገቡና እንደዚህ ወዘውዙና አውጣ ይሏል ሲያወጣ لا تفعل በቃ አልተስማማሽኝም ላገባሽ ነበር ትቸሻለሁ افعل ኦ ይስማማል ተብያለሁ ተስማማሃል ተብያለሁ ወሳኝ ያደረጉት ነበር ባዶ ከወጣ ይደገማል ባዶ ከወጣ አሁንም ይደገማል አርግ አታድርግ የሚለው እስከሚመጣ ድረስ ይህንን ትክክል የመጨረሻ መፍትሄ መስጫ አድርገውት ነበረ استقسام ይሄንን ነው የሚሉት قال سهام العرب كعب فارس والروم كانوا يتقامرون بها وهذا الذي ذكر عن مجاهد في الأزلام أنها موضوعة للكمار فيه نظر اللهم إلا أن يقال إنهم كانوا يستعملونها في الاستخارة تارة وفي الكمار أخرى هي الاستخارة ነው የቅማር የቁማር ጨዋታ ሳይሆን አዝላም ማለት የእስቲኻራ ነው የመምረጫ ነው የሆነ ሰው ይቸግረዋል ወደ ሳውዲ ልሂድ አልሂድ ሶስት ነገሮች ያስቀምጣል ሂድ አትሂድ ባዶ ባዶ ይወጣል እንደገና ባዶ ይወጣል እንደገና ሲደግም ሲደግም ሂድ ካለ በቃ መንገዱ ክፍት ነው ይላል ሲገባ ባህር ይገባል ብዙ ሰው እንደዚህ ሆነ እኮ እስቲኻራ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት የእስቲኻራ የምርጫ የነገሮችን መማረጫ እንትኖች አሉ ዒባዳዎች ቦታዎች አሉ ሁለት ረካዓት ትሰግዳለህ በአልሐምድና በቁል ያ ካፊሩን በአልሐምድና በቁል ወላሁ አሐድ ከዚያ በኋላ ዱዓ ታደርጋለህ ዱዓ ምንድነው ይሄ የምፈልገው መንገዴ ሰውዲ ልትፈልገ ከሆነ ሰውዲ መሄድ ኸይር ከሆነ አግራልኝ፣ ኸይሪ ካልሆነ ደግሞ መልስልኝ። ሚስት ልታገባ ፈልገህ ከሆነ ይቺ ያጨኋት ልጅ ያየኋት ልጅ ያሰብኳት ልጅ ኸይር ከሆነች አግራልኝ፣ ኸይር ካልሆነች ከጭንቅላት ያውጣልኝ ብለህ ዱዓ ከዚያ ስታሰላምት የሆነ ነገር አዝማሚያ የሄደበት መርጦልሃል ማለት ነው። ከዚያ በኋላ የምትወስነው አላህ የመረጠልህ ነው ማለት ነው። አንዳንዶቹ ግን ወስነው የሚመንትን ይላሉ። ሊያገቡ ወስነዋል። ሽማግሌ ልከው ሰላተል ኢስቲኻራ ይሰግዳሉ። ወስነህ ምን ትመርጣለህ? ዓለምህ ደስ ቢልህ ተላክ በኋላ ምን ልታደርገው وأن تستقسموا بالأزلام بأتا ድርሻችሁን መወሰንንም ከልክሏል አማርኛው እኛ ሀገር ስለሌለ ነው እንዴት እንደማረገው አላቅም أي حرم عليكم أيها المؤمنون الاستقسام بالأزلام واحدها زلم وقد تفتح الزاي زلم زلم فيقال زلم وقد كانت العرب في جاهليتها يتعاطون ذلك عبارة عن كداح ثلاثة على أحدها مكتوب افعل وعلى الآخر لا تفعل والثالث غفل ليس عليه شيء ومن الناس من قال مكتوب على الواحد أمرني ربي وعلى الآخر نهاني ربي والثالث غفل ليس عليه شيء فإذا أجالها عندي شيء فطلع سهم الأمر أرجل منه فعله أو النهي تركه وإن طلع الفارغ أعاد الاستقسام مأخوذ من طلب القسم من هذه الأزلام هكذا قرر ذلك أبو جعفر بن جرير ابن عباس هي كداح كانوا يستقسمون بها الأمور يقول داوتشون ውሳኔ ለማግኘት በሱ ነበር የሚጠቀሙት هي كل كلنا እንደ الإسلام ذكر محمد بن إسحاق وغيره يتارك سوي إن أعظم أصنام قريش صنم كقريشوش تلقو تلقوا هبل مبالونه منصوب على بئر داخل الكعبة كعبة وش يقول قادوها الذي يوصل يتتكلوا فيها تضع الهدايا ستوتوش سقال من كمتو وأموال الكعبة فيه كعبة قدر وكان عنده سبعة أزلام سبعة تتعوش نبروت مكتوب فيها ما يتحكمون فيه مما أشكل عليهم فما خرج لهم منها رجعوا إليه ولم يعدلوا على ሲቸግራቸው እሱ ጋር ነበር መፍትሄ መጥቶ የሚያፈላልጉ ثبت في الصحيح أن النبي صلى الله عليه وسلم لما دخل الكعبة نبي عليه الصلاة والسلام كعبة تقو وجد إبراهيم وإسماعيل مصورين فيها وفي أيديهما الأزلام سقوا نبي عليه الصلاة والسلام في فتح مكة إبراهيم الناس إسماعيل سيلات تسلو إجات شولاي يهيت عمات أطعون يزو عن ستواتشوال እንደዚህ አድርገው ስለዋቸዋል فقال قاتلهم الله الله يطفاتشو هنا ያደረጉት لقد علموا أنهما لم يستقسما بها أبدا በእነዚህ በአዝላሞቹ ምንም እንዳልተ እንዳልተከፋፈሉ ያቃሉ የሚገርመው እንዳረጉ አድርገው እንደዚህ ያረጉባቸው ይላሉ وأن تستقسموا بالأزلام ذلكم فسق ይህ ተግባር በአላህ ዲን ላይ ማመጽ ነው ذلكم فسق ይሄ አመጽ ነው اليوم ዛሬ ይላል አላህ ዛሬ ቀን በዛሬ ዕለት የኢሰ الذين كفروا من دينكم ካፊሮቹ ከእምነታችሁ የማሸነፍ ይወድቃል ብለው ይፈራርሳል ይታቀባል ተብሎ ታስቦ የነበረው ተስፋ ቆርጠዋል የኢሱ ሙስሊሞችን መመሳ ሙስሊሞች ወደኛ ይመጣሉ የሚለው ነገር ኢስላም ይደናቀፋል የሚለው ነገር ተስፋ ቆርጠዋል የኢሰ الذين كفروا اليوم يئس الذين كفروا قال علي بن ابي طلحه عن ابن عباس يعني يئسوا ان يراجعوا دينهم وكذا روي عن عطاء بن ابي رباح والسدي ومقاتل بن حيان وعلى هذا المعنى يرد يرد الحديث الثابت في الصحيح ان الشيطان قد يئس أن يعبده المصلون في جزيرة العرب ሸይጣን አረብ ደሴት ውስጥ አረቦቹ እሱን ያመልኩኛል ብሎ ማሰቡን ትቷል፣ ተስፋ ቆርጧል። ከዚህ በኋላ ዲኑን ወደ ኩፍር መልሳለሁ ብሎ አረቦች ዘንድ ተስፋ ማረጉ ቀርቷል። ወላኪን ቢተሕሪሽ በይነሁም እስ በርሱ ማጣላቱ ግን አይቀርም፣ በእሱ ነው የሚሳካለን። እስ በርሱ ለማጣላትማ እንደ አረብ ሀገር የተሳካለት የለም። አላህ ስብሓነሁ ወተዓላ ሸይጣንን ሰው አምልኮ ጣዖት ያመልካል ተብሎ አይጠበቅም አሉ ነቢ አለ ሰላቱ ወሰላም ወላኪን ቢተሕሪሽ እርስ በርሱ በማጋጨት በማጣላት ወንድምና እህት ያጣላል አባትና ልጅ ያጋድላል ጉረቤትና ጉረቤት ያጨፋጭፋል ይኸው ተሳክቶለት ولكن بالتحريش بينهم ويحتمل أن يكون المراد أنهم يئسوا من مشابهة المسلمين لما تميز به المسلمين في هذه الصفات المخالفة للشرك وأهله قد يئس, قد يئس الذين كفروا اليوم يئس الذين كفروا من دينكم مالت ديناتشون የእናንተን እምነት አይነት ከመድረስ ተስፋ ቆርጠዋል ሙስሊምን መምሰል እንደማይችሉ ተስፋ ቆርጠዋል ምክንያቱም ሙስሊሞቹ ብዙ የሚለዩባቸው ነገሮች አሉ አይዋሹም ሙስሊሞች አያታልሉም ሙስሊሞች አይዘሙትም ሙስሊሞች አይሰክሩም ሙስሊሞች አይሰርቁም ሙስሊሞች የሰው ሐቅ አይነኩም ሙስሊሞች አይገሉም ሙስሊሞች ያ ሰላም እና እንዲህ ይታያሉ ሳ ሙስሊሞች ላይ አንዳንዱ ላይ ራሱን ሂሳቡን የፈትሻ ነቢዩ صلى الله عليه وسلم ሙስሊም አይዋሽም ሙስሊም አይሰርቅም ሙስሊም ምናምን المسلم من سلم المسلمون من لسانه ويده مسلم ማለት ሙስሊሞች እጁም ሆነ ምላሱ ሙስሊሞችን የማይነካ ነው من يضمن لما بين لحييه وما بين فخذيه አضمنه الجنة በሁለት ከንፈሮቹና በሁለት ጭኖቹ መካከል ያለውን ሰው ያሉትን ሁለት አደገኛ ሰውነቶቹን የጠበቀልኝ ዋስትና የገባልኝ አضمن له الجنة እኔ ጀነት ዋስ ሆነዋለሁ ማለት ነገር አለ አضمن له الجنة ታዲያ ሙስሊሞቹን መምሰል የት ይገኛል ከዚህ በኋላ አይታሰብም ሙስሊሞች እንደሚጸኑ ሙስሊሞች እንደጠነከሩ እኛ እንጠነክራለን ብሎ አይታሰብም የኢሰ الذين اليوم የኢሰ الذين كفروا من دينهم فلا تخشوهم እንዳትፈሯቸው ካፊሮችን واخشوني እኔም ብቻ ፍሩ አይ ላ ተኻፉሁም ፊ ሙኻለፈቲኩም ኢያሁም እነሱ እናንተን ባለመምሰላቸው አትፍሯቸው واخشوني أنصركم عليهم وأي وأبيدهم وأظفركم بهم وأشفي صدوركم منهم وأجعلكم فوقهم في الدنيا والآخرة إن أنتن تقالن كانوا نيرداتشوها اللو إن أنتن يبلا يادرقاتشوها اللو እንዲህ እያበገኗችሁ እያበሸቋችሁ ያለውን ልቦናችሁን ከለታት አንድ ቀን አድነዋለሁ አሽረዋለሁኝ ብሏል ፈላ ተክሸውሁም ወክሸውኒ አልየውም ዛሬ አክመልቱ ለኩም ዲነኩም የዲናችሁን መመሪያ ሞላሁኝ ጨረስኩኝ ከዚህ በኋላ አዲስ መመሪያ የለም ይህን ስሩ ይህን አትስሩ የሚባል ነገር የለም አለ አላህ አክመለ አላሁ ዲነና ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም አሟላሁኝ ወረዲቱ ለኩም ልእስላመ ዲና ለእናንተም በሃይማኖት በኩል እስላምን ብቻ መርጨላችኋለሁ ከዚህ በኋላ ከእስላም ውጭ ሃይማኖት እፈልጋለሁ የሚል ካለ ለፍቶ መና ነው የሚሆነው። ሃይማኖት ማለት ኢስላም ብቻና ብቻ ነው። ትክክለኛው ከአላህ ጋር የሚያገናኘው ሃይማኖት ኢስላም ብቻ ነው። ኢስላም ማለት የነብያት የጠቅላላ ነብያት ሃይማኖት ነው። ኢስላም ማለት የትላልቅ ሰዎች መመሪያ ነው። ኢሳም፣ ሙሳም፣ ኢብራሂምም፣ ዳውድም፣ ሱለይማንም፣ ያዕቁብም፣ ዩሱፍም ሁላቸውም ሙስሊሞች ነበሩ ቁርአንን አንብቡ እንድታገኙ ይህንን እውነታ ስለዚህ ረዲቱ ለኩም ልእስላም ዲና لا تموتن إلا وأنتم مسلمون مسلمون እንጂ እንዳትሞቱ ነቢያቶች ይሉት የነበረው ወስያ ስለዚህ እናንተም ቢሆን ይህንን ሃይማኖት ብቻና ብቻ ነው መያዝ ያለባችሁ ይላል هذه أكبر نعم الله تعالى على هذه الأمة اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام تلك نعمانه بقى كذي بهلا سبسبا يسفلك كتاب አዲስ መጽሐፍ አያስፈልግ ያለውን ቁርአንንና ሐዲስን ብቻ መማር ማስተማር ማብራራት እሱን መዘርዘር ነው የሚያስፈልገው حيث أكمل تعالى لهم دينهم الله سبحانه وتعالى ديناتشون ولتولاتشوال فلا يحتاجون إلى دين غيره يليلا نمنت إلى የሌላ እምነት አያስፈልግም ወላ ኢላ ነቢይን ገይሪ ነቢይህም ሰለዋቱላሂ ወሰላሙሁ ዐለይህ የሌላ እምነት አያስፈልገውም የሌላ نبي አያስፈልግም ولهذا جعله الله تعالى خاتم الأنبياء وبعثه إلى الإنس والجن فلا حلال إلا ما أحله ولا حرام إلا ما حرمه ولا دين إلا ما شرعه وكل شيء أخبر به فهو حق وصدق لا كذب فيه ولا خلف كما قال تعالى وتمت كلمة ربك صدقا وعدلا አላህ ስብሓንሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ነው የላከው ቁርአናቸውንም የመጨረሻ መጽሐፍ አድርጎ ነው ያወረደው ስለዚህ ህዝባቸውም የመጨረሻ ህዝብ ነው እሳቸው ከተላኩ በኋላ ቁርአን ከወረደ በኋላ ሌላ መመሪያ የለም ሌላ ነብይ የለም አያስፈልግም ሐታ ነብይ ሌላ ነብይ ቢመጣ ነብዩ ተከትሎ ነው የሚሄደው የነበረው ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ ሙሳ ብኑ ዒምራን በህይወቱ ቢኖር ኑሮ እኔን ከመከተል አማራጭ አልነበረውም ዒሳ ሲመጣ በነቢዩ አለይሂ ሰላቱ ወሰላም መመሪያ ነው እስላሙን ህዝቡን የሚመራው የሚያስተምረው ስለዚህ ኢስላምን ተቀብያለሁኝ ይህንን اليوم أكملت لكم دينكم به آيات يوردوا روى ابن جرير عن هارون بن عنترة عن أبيه قال لما نزلت اليوم أكملت لكم دينكم يوم الحج الأكبر نو يوم النحر نو يوم الحج الأكبر تاديات من أنا يوردوا نبي عليه الصلاة والسلام ينسي ورد كان في كروت عمر على القصر فقال له النبي صلى الله عليه وسلم ما يبكيك يا عمر لم تلق سالها بشو قال أبكاني أنا أن كنا في زيادة من ديننا ያስለቀሰኝ እስካሁን ድረስ እየጨመርን ነበር በየቀኑ እየጨመርን ነበር የነበር ነው فأما إذا أكمل فإنه لم يكمل شيء إلا نقص አሁን ሞላ ስለተባለ የሚጠበቀው ከዚህ በኋላ በጣም የሚያስጨንቀን መጉደሉ ነው ማለት ነው አንድ ሞላ ከተባለ የሚጨምር ነገር የለም ነው እዚህ ደርሷል ተባለ ከዚህ በኋላ የመጉደል ነው ይሄ ጉድለት እንዳይመጣብን ፈራሁኝ ነውና ነው ማለት ሰው አሏቸው فقال صدقت አሉ ነቢ ስ ሰለም እውነትህን ነው ለዚህ ነው ነቢዩ አለይሂ ሰላቱ ወሰላም ምን አሉ ሐዲሳቸው ላይ በዳ አልእስላሙ ገሪበን በጣም በጥቂት ሰዎች ሰዎች ዘንድ ጉድ እየተባለ ነው እስላም የጀመረው ከዚያ በኋላ ሰፋ ሰፋ ሰፋ ከዚያ በኋላ فسيعود غريبا እንደገና ደግሞ ወደ መጨረሻ አካባቢ ላይ ደግሞ በጣም ጥቂት ሰዎች ብቻ እስላምን የሚይዙበት ጊዜ ይመጣል ፈጡባ ሊልጉረባ መጀመሪያም ላይ ብቻቸውን ሰው ሳያጅባቸው እስላምን ይዘው ያስፋፉት ዋላም እስላምን ሁሉም አልስማማው ሲል ለስሜቱ ለዳንሱ ለጭፈራው ለሪባው ለወለዱ አልስማማው ሲል ጥሎ ሲሄድ ዲናቸውን ንክስ አድርገው ብቻቸውን የሚቀሩት ጥቂቶቹ ሰው ዘንድ ሩቅ ናቸው ቢባልም ሰዎች ዘንድ ቢገርሙም አላህ ዘንዳ ግን ጡባ የሚባለው ቦታ ለነሱ ነው አለ አላህ አሉ ነቢ ስ ሰለም ጡባ ሸጀረቱን ፊልጀና ፈረሰኛ መቶ ዓመት የሚያስከድ ስሯ ይሄ የነሱ ነው ይሄ ድርሻ ይሄ አካባቢ የነሱ ነው ይባላል ጡባ ለጀነት ነው ተብሎ ተፈስሯል ኢማሙ አህመድ ደግሞ እንደዘገቡት ዑመር ብን ኸጣብን አንድ ሰው አንድ የሁዲ መጥቶ እኛ እናንተ ጋር እናንተ ቁርአን ውስጥ አንድ አንቀጽ አለ እኛ ይሁዶች ጋር ወርዶ ቢሆን ኑሮ እንዴት አድርገን እንንከባከበው ነበር እናሽበለብለው ነበር በዓል በበዓል ነበር የምናደርገው እናንተ ሙስሊሞች ጋር ግን ይሄ ቁርአን ወርዶ አንቀጹ ራሱ ምን እንደሆነ አታቁም መቼ እንደወረደ እንኳን አታቁም የት እንደወረደ እንኳን አታውቁም አላቸው ምን የሚለው ነው ልጅ አንተ እንዲህ ከዚያ መተህ የምን ባያንጓች የምትሆነው አሉት እሱ ለምን መስለም ከለከለው ነው ማይረቁ እኮ ናቸው እነሱ ሰልሞ እሱ አይሆንም እንዴ የዚህ ባለቤት ማን ከለከለው ያ የእኛ ድርሻ ነው አንሰጥም የሚባል ነገር ነው እንዴ እስላም እኮ የሁሉም ንብረት ነው ዑመር ብን ኸጣብ ምን የሚለው ነው አሉት አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ የሚለው ነው እና ይህንን እኛ የት እንደወረደ አናውቅም እንዳሉት እኛ የምናውቀው ነቢዩ ሰለላሁ ዐለይሂ ወሰለም አረፋ ላይ ሆነው ጁሙዓ ቀን ኹጥባ እየኸጠቡ ባሉበት እንደወረደ እናውቃለን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ከመነሻቸው አንስተው እስከ መጨረሻው ድረስ አላሁመ ሀል በለቅት ሳሉ እስካሉ ድረስ ይናገሯቸው የነበሩት መመሪያዎች ለዓለም በሙሉ መመሪያ እስከ ጫማ ቀን ድረስ የሚሆን መመሪያ ነው በዚያው ቀን ደግሞ ቁርአን ይሄ ወረደና እነዚህ አንቀጾች ወሩ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والموقوذة والمترديات والنطيحة وما أكل السبع بلو اليوم يئس الذين كفروا من دينكم بقى هون حج نزي ساوت መቶ አርባ ሺህ ሰው ነብዩ ጋር ሐጅ ሲያደርግ ተስፋ ቆረጡ በቃ ከዚህ በኋላ የመመለሳቸው ድል አይታሰብም አሉ አልየውም አክመልቱ ለኩም ዲነኩም ዲናችሁ ሞላ ወአትመምቱ አለይኩም ኒዕመቲ ተሰደህ ተደብቀህ የሄድክበት መካ መቶ አርባ ሺህ አማኝ ይዘህ እንደ ልብህ ውቁፍ አረፍ አደረግ እንደ ልብ ሚና ተ- ተዝናና እንደ ልብ ዒባዳህን ሰራ ወረዲቱ ለኩም ልእስላመ ዲና ከእናንተ ከዚህ በኋላም የሚመጣው ህዝብ ኢስላም ሃይማኖቱ እንዲሆን መጥቻለሁና መርጣችሁ ያዙ አለ አላህ እና እቺ ቀን ታሪካዊ ቀን ነበረች ምን ይሆናል በእናንተ ላይ ቀረ ወረደች እንጂ እኛ ጋር ብትወርድ ኑሮ ስንት ስራ ሰርተንባት ነበር አለው ይሁዱ ዑመር እኛ እናውቃለን ግን ስንት አያቶች ወርደዋል ሱረቱል ኢኽላስ የወረደበትን እናክብር ምን ሱረቱል ነስ የወረደበትን ሱረቱል ካፊር ምን አለ የትኛው አያ ነው የማናከብረው ግን እናከብረዋለን ሁሉንም እንተገብረዋለን አሁን አሁን ነው አልየውም አክመልቱ ለኩም እየተከበረ ያላደለው ብዙ ሰዎች አልየውም አክመልቱ ለኩም ዲነኩምን እያከበሩ አይደለም አሁን እንደወረደም የሚያውቁ የማይመስሉ ሰዎች አሉ ሶላታቸው ቢድዓ ነው ሐጃቸው ቢድዓ አለው ዘካቸው ቢድዓ አለው ሁሉ ነገር ቢድዓ አለው አልየውም አክመልቱ ለኩምን አልቀሩም አልሰሙም ለምንድን ነው ቢድዓ የሚጨምሩት ዚክር ሲዘክሩ ቢድዓ ይጨምራሉ ምን ያደርግልሃል ቢድዓ ለምደው ትጨምረዋለህ ልታሳምረው ምን አይነት ከነብዩ የበለጠ ልዘክር ነው አንተ ከነብዩ የተሻለ ልዘክር ነው አልየውም አክመልቱ ለኩም ማለት እኮ ከዚህ ነብይ አስተምሮት ውጭ አንዲት ነገር እንዳትጨምሩ ማለት ነው። ዒድ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ዒድ ነው ያሉ። ሶስተኛ ዒድ ታዲያ ማምጣት ያስፈልጋል? ምን ያደርግልናል? እኛ ለመጫወት ፈልገን ዝም ብለህ ተጫዋታ ሲደክመ ልታርድ ፈልገህ አርደህ ብላ ለምን ሰንጋት አትጥልም? ማን ከለከለ? ግን በዲን ስም የመውሊድ በዓል አለ ብለህ እንድታመጣ ማን ፈቀደልህ? ለዚህ ነው እኮ ረቢዕ አወል በግድ ብለው ሸኾችም እንዲሁ ጠገንገን ጠገንገን እያረጉ ሲረዷቸው ሲያዩ የረጀብ ደግሞ አሉ የረጀብ መውሊድ ከዚያ ደግሞ የማን ነው የሻዕባን አሉ አሁን አመቱን ሙሉ እኮ ነው መውሊድ የሚወጣው የማን መውሊድ ነው ወጣ ግን አላውቅም የሸህየው ይሁን የዚያ ሰፈር ያለ ሰው እንጂ መቼስ ነቢ አለይሂ ሰላቱ ወሰላም በዚያ ሁሉ ቀን አልተወለዱም አንዱ ለምን እንደዚህ በየቦታው ታወጣለህ አልኩት ለምን እንዲወጣል አልኩት እንዴ ካወጣችሁ እንኳን ለምን ያቺ ቀን ብቻ ለምን አይሆንም አልኩት ለመብላት አያመችም ማለት ሁሉም ሰው ላውጣ ቢል ሰፈር ያለው ሰው አስር ቦታ ቢል ይታረድልኝ ነው አለኝ እና ማን ሊበላው መብለግ ነው ልጅ ነገሩ የኢድ ቀን የውጥያ ቀን እናርድ የለ እንዴ በየቤቱ አይደል የዚያን በልተን እንደገና በሌላ ቀን እንረድ ይባላል የኢድ አንድ ቀን ነው የሚከበረው ስለዚህ መውሊድ መነሻ የሌላት ዝም ብሎ እጂ የመበያ እንትና ማጭበርበሪያ መሆኗ የሚያሳይ ይሄ ነው እኔ ሚዕራጅ መውሊድ ሲለኝ ነው እንደው የመጀመሪያ ቀን አንዱ አረ ይሄ ነገር ሚዕራጅ ወጡ ማለት ነው እንጂ ተወለዱ ማለት ነው እንጂ አልኩት እና እዚያ ቀን መውሊድ ባከብር ብለ ኦ መውሊድ ማለት ምን ማለት ነው ቃሉ ማኹዙ ምን الولاده የተወለደ ማለት ነው መውሊድ ማለት የውሙ المولد او مكان المولد የተወለደበት ቦታ ወይ የተወለደበት ቀን ማለት ነው ሚዕራጅ ላይ አልተወለዱ የሚዕራጅ ቀን እንትን የሚል አለ የአሹራ ቀን መውሊድ የሚዋጣም አለ የአሹራ ቀን ደግሞ ምንድን ነው ማን ነው የተወለዱ የአሹራ ቀን እ ሙሳ ሙሳም የአሹራ ቀን አልተወለዱም የአሹራ ቀን የሆነው ታሪኩ አሁን የኛ ሀገር ሆዳም ዝም ብሎ መውሊድ ብሎ አርዶ የሚበላበት ነገር ሳይሆን የአሹራ ቀን የሆነው ጾሙበት ነው የተባለው። እንዴት ነው ጾሙ የተደነገገው? መዲና ሲሄዱ ነቢ አለይሂ ሰላቱ ወሰላም የአሹራን ቀን ይጾማሉ አይደል? ምንድነው ይሄ ቀን ሲሏቸው፣ ኧረ ይሄ ቀን እኮ ታሪካዊ ቀን ነው በእኛ ደን ምን አርግ ምን ሆኖ ነው ሙሳ ፍርዓውንን አስተምረው አስተምረው እምቢ ሲላቸው እንዲያውም ሊገላቸው ሲል አላህ ሱብሓነሁ ወተዓላ አገር ለቀው ጣላቸው። ለቀው ሲሄዱ ባህር ፊት ለፊታቸው ነበረ። ባህሩን አድርቆላቸው ተሻግረው ሙሳን ተከትዬ ማን ነው ፊርዓውን ተከትዬ ዳለው ሲል የሰመጠበት ቀን ነው። ሙሳን ነፃ አውጥቶ ፊርዓውንን ያሰመጠበት ቀን ነው። ይህን ቀን በሽኩር በጾም ነው የምናመሰግነው አሉ። ታዲያ ከእናንተም የበለጠ ሙሳን መከተል የኔ ነው አሉና ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ብቻ አይደሉም ህዝቡን ሁሉንም እንዲጾም አደረጉ። እስካሁን ድረስ ይጾማል አይደል? ታዲያ የዚያን መውሊድ ብሎ መደገስ ምንድን የዚያን ቀን መውሊድ ላይ የሆኑ ሰዎች ምን ሊያደርጉት ነው ሊበሉ ነው ማታ ሊያፈጥሩ ነው ደግሞ የሚገርመው የዚህን ቀን መውሊድ የታደረጉት ነጃሺ ላይ ነጃሺ ነጃሺ በአላህ ቢዳ ወስደህ ነጃሺ ላይ ተለጥፋለህ نجاشي هذا الصحابي الذي صلى عليه رسول الله نبي يسجدوا بتالاق صحابي ደግሞ የአረፋን ቀን ደግሞ የት ላይ ያደረጉት ይሆን ኑር ሁሴን ወስደው ነበር የሚሊኒየም ጊዜ ኑር ሁሴን ወስደው እዚያ የአረፋን ቀን እዚያ ነው የምንሰግደው ከዚያ ነው ሲሉ ነበረ አጂብ ነው ቢድዓ ለዚህ ነው ቢድዓ ካልተገደበ ካልተቆጠቆጠ ከሱናው ካልተለየ ቀስ በቀስ እየሄደ አገር ሊያጠፋ ይችላል ዲን ያበላሻል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر فمن اضطر في مخمصة غير متجانف لإثم በረሃብ የተነሳ መክበሳ ማለት ረሃብ ማለት ነው በረሃብ የተቸገረ ገይረ ሙተጃኒፊ ሊኢትሚን ወንጀልን ለመስራት የተዘነበለ ሳይሆን እንግዲህ የተቸገረበት ወንጀል ሊሰራ ብሎ ተቸግሮ ከሆነ ይህም አይፈቀድም ለማለት ነው غير متجانف لإثم فإن الله غفور رحيم الله سبحانه وتعالى مهرنا አዛይነው ከነዚህ ከበክቱም ከተለያዩ ቦታዎች የተከለከለ ያልናቸው ነሲሐዎች መውቁዳዎች ሙተረዲዎቹ ሩሁን ለማዳን ሊበላ ይችላል ለማለት ነው ይላሉ እነዚህ فمن اضطر غير باغ ولا عاد የሚል ሌላ ቦታ አለ ኢባሐቱ መይተቲ ፊ ሐለት ልጥራር በችግር ጊዜ ከበክት መብላት ይፈቀዳል ለማለት ነው ይሄ إن الله يحب أن تؤتى رخصته كما يكره أن تؤتى معصيته الله سبحانه وتعالى يفقد النجر ي... الله سبحانه وتعالى ያገራውን ነገር በፍጹም አልተፈቀደልኝም ብሎ ረሃብ የሞተ እንደሆነ ወንጀለኛ ነው። ነፍሱን የሚቋቋምበት ሩሁን የሚያድንበት በክት እንጂ ሌላ አላገኘም። ከበክቷ ትንሽ ይብላ እስከሚጠግብ ድረስ አይደለም። ግን ያንን የተራበበት ጉዳይ የወጣበት ጉዳይ የተራበበት ጉዳይ ወንጀል ከሆነ ቢሞት ይሻለዋል እንጂ ሐላልም አይሆንለትም። ይሄ ማለት ነው። ሊሰርቅ እየሄደ ለምሳሌ ሊሰርቅ እየሄደ የሚበላው አጣ፣ በክት አገኘ። በክቱም ሐላል አይደለም ለሱ ቢበላውም በክት እንደበላ ተብሎ ይጠየቃል ግን ለሐጅ እየሄደ ራበው መሃል ላይ አገኘ ከበክት በልቶ ራሱን አዳነ ሐላል ነው ለሱ غير متجانف لإثم سفر المعصية سفر الطاعة من بال نجر روى الإمام أحمد عن أبي واقد الليثي أنهم قالوا يا رسول الله إنا بأرض تصيبنا بها المخمصة እኛ በሆነ መንገድ ላይ እንሆንና ረሃብ ያጋጥመናል ችግር ያጋጥመናል فمتى تحل لنا بها الميتة بكت مفكر لمجنو فقال إذا لم تصطبخوا إذا لم تصطبحوا ولم تغتبقوا ولم تحتفئوا بقلا فشأنكم بها إن أنت كان شجرات ما لم تصطبحوا مالت غداء كان بلات تدرس وما لم تغتبقوا لرات اسكالات الرقات تدرس أو تحتفئوا بقلا فشأنكم بها مالت ምንም ነገር ከሌላችሁ አማራጭ ከሌለ ምሳ የላችሁ ራት አልበላችሁ የምትቆረጥሙት ቆሎም ከሌላችሁ ከእሷ ብሉና ዳኑ ብለዋል ይለኛል ኢማሙ አሕመድ ፊሱነን አምስተኛው ሙጀለድ ላይ ሁለት አስራ ስምንት ላይ አለ واسناده صحيح على شرط الصحيحين غير متجانف لإثم أي متعاط لمعصية الله فإن الله قد أباه ذلك له وسكت عن الآخر كما قال في سورة البقرة فمن اضطر غير باغ ولا عاد فلا إثم عليه وقد استدل بهذه الآية من يقول بأن العاصي بسفره لا يترخص بشيء من رخص السفر لأن الرخص لا تنال بالمعاصي أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب السلام عليكم ورحمة الله وبركاته